ሚን አዲለት አልአህካም የሚለው ክታባችን ነው ኪታቡ የማን ነው የብኑ ሐጀር አልዓስቀላኒ እብኑ ሐጀር አልዓስቀላኒ ይባላሉ ፍልስጤማዊ ናቸው እንግዲህ አስላቸው አስቀላን አሁን ታውቁት እንደሆነ እስራኤል ከወረረችው ሀገር መካከል አንዱ የሆነ ምንድነው ሙስተውጦናት ከሰራችበት አንዱ አስቀላን ነው ሰሞኑን እንደታሰቡት ከሆነ የእስራኤሉ ጠቅላይ ሚኒስትር እየተናገሩ ባሉበት አጋጣሚ የሆነ ሷሩህ መጣ ተብሎ የተደናገጡበት አካባቢ ነበረ። ያ አካባቢ አስቀራም በመባል ይታወቃል ማለት ነው። እዛ አካባቢ ነው ተወልዳቸው ለማለት ነው ግብጽ ላይ ቢኖሩም አላ አይ ሐል ሰውየው በጣም ታዋቂ ትልቅ ዓሊም ናቸው ብዙ ኪታቦችን ድርሰት አድርገዋል ስለ ሰውየው መነጋገር ከተፈለገ ትንሽ ማተፈልጋለሁ ዑለማዎች እንግዲህ ትልቅን ሰው ሲገልጹት የሚገልጹበት ቋንቋ ራሱ ለየት ይላል እብኑ ሐጀር አስቀላኒን ሲገልጿቸው አልኢማም ይሏቸዋል መሪ ማለት ነው አልኢማም ይሏቸዋል አልኢማም መሪ ማለት ሲሆን አልዓላማ በጣም በእውቀት የተካኑ ማለት ነው አልሐፊዝ አልሐፊዝ የሚል ስያሜ ይሰጧቸዋል ሐዲሶችን ሸምድደው የያዙ አንድ ዓሊም አልሐፊዝ ለመባል ትልቅ ቦታ ሲኖረው ነው ብዙ ውጣ ውረድ ያለው አቡል ፈድል አቡል ፈድል የፈድል አባት በመባል ይታወቃሉ አልፈድል ልጃቸው ሲሆን እሳቸው አቡል ፈድል ይባላሉ ዋና ስማቸው ማን ነው ከተባለ አህመድ አሊ ይባላሉ። አህመድ ኢብኑ አሊ በመታወቃሉ። በሀገራችን አህመድ አሊ ማን ነው አባት ይሆን? የጠቅላይ ሚኒስትራችን አባት ናቸው አህመድ አሊ አሁን አላህ ማራቸው ባለፈው ሞተዋል። ማስታወሻ ስታችሁ ቢሆን አህመድ ኢብኑ አሊ ኢብኑ ሙሐመድ ሐጀር አልዓስቀላኒ ይባላሉ። عسقلان مدينة من أعمال فلسطين قرب غزة ለገዛ ቀረብ ያለ ከተማ ነች ይችላል ያው መጨረሻ ላይ ግን የኖሩ ሰውየው ግብጽ ነው አልመስሪዩ አሻፊዒዩ አልሚስሪዩ አሻፊዒዩ ይባላሉ ግብጻዊና መዝሃብ ሻፊዕያ ይከተሉ ነበር ማለት ነው የተወለዱት ውሊደ ፊ ሚስር ይላል እንግዲህ በዛ ቦታ እኮ ያው ምስር በሰዓት ሰፊናት ከሚለው አንፃር እንጂ ወዚህኛው ሚልም አለ ምስር ላይ ተወልደዋል ይላል ሻዕባን 12 ሻዕባን 12 773ኛው ዓመተ ሂጅራ ላይ በዓመተ ሂጅራ አቆጣጠር 700 አንድ ሺህ አልሞላ ማለት ነው 773ኛው ዓመተ ሂጅራ ላይ ሻዕባን ከረመዳን በፊት ያለው ወር ነው አስራ ሁለት ቀን መወለዳቸው ይነገራል። እዛው ግብጽ ላይ አደጉ፣ ጎለበቱ። እናታቸው በህፃንነታቸው እንደሞተችባቸው ይነገራል። እናታቸው በህፃንነታቸው ገና ልጅ ሆነው ማለት ነው። ከዚያም በኋላ አባታቸውም በደንብ ከፍ ሳይሉ አጓጉሳህ ላይ እያሉ እንደሞተባቸው ይነገራል። የቲም ሆኑ ማለት ነው። ብዙን ጊዜ አሊሞች ከሚገርማችሁ የቲም ነው የሚሆነው አቀልሽ አባታቸው ሞታ ወይ ደግሞ ሁሉም ይሞታሉ ከዛ በኋላ ያልታሰበ ነገር ነው እድገት የሚያገኙት የሚያጭ የሞት ነገር ሲነሳ ብዙ የሚያሳውተኝ ነገር አለ ራሱ እኔም ባጋጠመኝ እናቴ ሞታለች ረሂመሃላህ እንደው ምናልባት ወደ መቶ የነበር ጓደኛሞች ነበር ከዛ ሁሉ ትንሽ ከፍ ያልና ተወሰነ ደረጃ ደርሰና የደረሱት እንደው ቤተሰባቸው የሞተባቸው ሰዎች ናቸው የሚያጅብ ነው አላየሃል ሁለቱንም አጡ ከዚያም በኋላ በተለያየ መልኩ ዕልማቸውን ተንቀሳቅሰው ዕልም እንደከሰቡ ይነገርላቸዋል ቁርአን የሐፈዙት የዘጠኝ ዓመት ልጅ ሆነው ነው ይላል ቁርአንን ሸምዶ ማህበ መቅራት አይደለም ማህፈዝ ቁርአንን የዘጠኝ ልጅ ሆነው ሐፍዘዋል አሁንም አቅመ አዳም ሳይደርሱ በርካታ ኪታቦችን መትናቸውን እንዳለ ሸምደውት ነበር ይላል ከሸመደዱ ኪታቦች መካከል ያው ሻፊያ መዛብ ነው ብያቸዋለሁ አልዑምዳ የሚባል ትልቅ የሻፊያ ኪታብ አለ እሱን አልሐዊ ሰጊር የሚባል ኪታብ አለ እሱንም እንደዚሁ የብን الحاجب ሙክተሰር የሚባል ሙክተሰሩ ኢብኑ الحاجب የሚባል ኪታብ አለ ከናሁም ኪታብ ወልሐቱ الإعراب የሚባሉ ኪታቦችን እንደ ምሳሌ ጠቅሳለሁ ሸምደው ከያዟቸው ማለት ነው ከበርካታ ዑለማዎች ትምህርት ተምረዋል የሳቸው አሉ የሚባሉ መሻይኮቻቸው አሲራጅ አልቡረይ አልቡልቂኒ የሚባሉ አሉ ብዙ ጊዜ የፈትሁ ባሪ እንግዲህ ቡኻሪን የሸረፉ እሳቸው ናቸው እዛ ላይ ከሚጠቅሷቸው ቃለ ሼኹና ብለው የሚጠቅሷቸው አንዱ ቡልቂኒ ናቸው ሁለተኛው አሁንም አሲራጅ ኢብኑ ሙለቅን የሚባሉ ሰው የናቸው ሌላው አብዱራሂም ኢብኑ ረዚን ያው ሶሂህ ቡኻሪን ሱራይ እሳቸው ላይ ቀርተዋል ይባላል ሌላው ታዋቂው የኢራቁ አልሐፊዝ አልኢራቂ የሚባሉት እሳቸው ጋር ላይ ብዙ ተምረዋል በጣም ታዋቂ ከሆኑት ማለት ነው በነሁም በኩል እነ ኢብኑ ሂሻም ላይ አብዱራህማን ማዕሩፍ ኢብኑ ሂሻም ኢብኑ ሂሻም በመባል ከሚታወቅ ዓሊም ላይ ቀርተዋል አላየሃል በተለያዩ ሀገሮች ተንቀሳቅሰው ሐታ መካ መዲና ሳይቀር ዒልምን እንደተማሩ ይነገርላቸዋል ማለት ነው በ785 ዓመተ ሂጅራ ላይ ተራዊህ መስጂድ ሐራም ይሰግዱ ነበር ሰግደዋል ይባላል طيب እሺ በቤተል መቅደስ አካባቢም ሄደው ተምረዋል ገዛ አካባቢ ማለት ነው የመንም ሄደው ተምረዋል የተለያዩ ሀገሮችን ጎብኝተዋል እንግዲህ ዓለሞች ብዙ ጊዜ ተንቀሳቅሰው ዓለሞችን ለማግኘት ተንቀሳቅሰው ነው እንዳሁን አሜሪካ ቁጭ ብላችሁ ከነዳ ቁጭ ብሎ በአገር ያለውን ዕልም መከሰብ አልነበረም ተንቀሳቅሶ ተጉዘው ብዙ ወጪ አውጥተው ነው በዛን ሰዓት ትራንስፖርቱ ራሱ የመን ለመሄድ ሐረም ለመምጣት በጣም ከባድ ነው ወደ ሻማ አካባቢ ኢራቅ አካባቢ ሄዶ ትምህርት ለመማር ከባድ ነበር እንዳሁኑ አልነበረም ማለት ነው እንዳሁን የትራንስፖርት ምቾት የለም ለማለት ነው እንጂ አገሮች አሁን ደግሞ አንድ ችግሩ አሁን ላይ ምንድነው አገሮች ተቆራርሰው ሁሉም ያለ ተሽራ አይገቡም ያለ ቪዛ መግባት አይቻልም አሁን ላይ ደግሞ ትራንስፖርት ግን ልብ ነው የዚያን ጊዜ ደግሞ ተሽራ የሚባል ነገር የለም ብቻ የትራንስፖርቱ ጉዳይ ከበር ማለት ነው አብዛይ በእግራቸው ነው ገንዘብ ማያገኙም ቢያገኙም በቅሎ ግመሎች ምናምን ነገር ነው አላየሃል ይሄ ታላቅ ዓሊም በርካታ ክታቦችን ድርሰት አድርገዋል። ካደረጓቸው ክታቦች መካከል ቡሉጉል መራም የሚለው አሁን የምንቀራው ይገኝበታል ማለት ነው። ይሄ ቡሉጉል መራም ወረቀቱ ወይም ደግሞ ኪታቡ እንስ ያለ ሆኖ ግን ጥቅሙ በጣም ሰፊ ነው። ረዝሞ ተንዛዝቶ ከሚያስቸግር አጥሮ ሐሳብን ሳይቋጭ ከሚቀረው ሳይሆን መካከለኛ ኪታብ ነው በመባል ብዙዎች ይገልጹታል ማለት ነው ስለዚህ ቀጥታ ወደሳቸው እሳቸው መግቢያ ልውሰዳቸው አሁን ደግሞ ሙቀዲመቱል الحافظ ابن حجر ራሳቸው ابن حجر የጻፉት መግቢያ ማለት ነው ሙቀዲማ ማለት መግቢያ ማለት ነው ለኪታቢሂ ብሉግል መራም ብሉግል መራም ለሚባለው መጽሐፋች መግቢያ ማንኛውም ደራሲ አንድ መጽሐፍ ሲያስተምር ማነው ሲጽፍ መቅደም ብሎ ይገባል አይደል መቅደም መቅደም ብሎ ከገባ እንግዲህ ስለ መጽሐፉ ማንነት ምንነት ዘርዘር ያደርጋል ማለት ነው እና እሳቸውም ያው አረበኛ ነው ተረጉማለሁ አልহামዱሊላህ አላ ኒዓሚሂ الظاهرة والباطنة ቀዲመ ወሐዲሳ አሉ አልহামዱ ምስጋና ማለት ነው ሊላህ ለአላህ ይገባው አላ ኒዓሚሂ الظاهرة ግልጽ በሚታየው ጸጋውም ወልባጢነቲ ስውርና የማይታይ በሆነው ጸጋ ምስጋና ይገባው ቀዲመን ወሐዲሳ ቀደም ሲልም አሁንም በሰጠን በዋለልን ጸጋ ምስጋና ይገባው ግልጽ የሆነና ስውራዊ የሆነ ጸጋ ማለት ዛሂሩ የሚታየው ሰውነታችን ግልጽ የሆነ ኒዕማ ነው ሀብታችን ግልጽ የሆነ ጸጋ ነው ልጆቻችን፣ ሀብቶቻችን የሚታዩ ጸጋዎች ናቸው። ህንፃዎቻችን ወዘተ። የጤና ጉዳይ፣ የእውቀት ጉዳይ፣ የኢማን ጉዳይ በቀልብ አማል ቁልብ የሚባሉ በርካታ ነገሮች አሉ። ያንዱን አንዱ ማወቅ የማይችለው ማለት ነው። የከለ ኢማን ምን ያክል ነው? አላህ ነው የሚያውቀው። እከሌ በውስጡ ምን ያስባል? አላህ ነው የሚያውቀው። ምን ውሎለታል በውስጡ ደስታ ምናምን ሰዓዳ የመሰለ ነገር ይሄ ምንድነው ውስጣዊ ሰዋዊ ጸጋ በመባል ይጠቀሳልና ለሁሉም ምስጋና ይገባው አሉ በሁሉም ነገር ወሰላቱ ወሰላሙ የአላህ ሶላትና ሰላም አላ ነብይሂ በነብዩ ላይ ይውረድ ወረሱሊሂ በመልእክተኛውም ስማቸው ሙሐመድን ሙሐመድ በተባሉት ላይ ወአሊሂ በቤተሰቦቻቸውም ወሶህቢሂ በባልደረቦቻቸው አለዚነ እነዚያ ሳሩ ሳሩ ማይተጓዙ የሆኑ ፊ ኑስረቲ ዲኒሂ የነብዩን አለይሂ ሰላቱ ወሰላም ዲን በመርዳት በመተባበር ላይ የተጓዙ ያለፉ ሱሐቦችን ሰይረን ሐቲታ በጣም ፍጥነት የተጨመረበት ፍጥነት ያለውን ጉዞ የተጓዙ ዲንን በመርዳት ይህንን እስላም እግቡ ለማድረስ ነብዩን አለይሂ ሰላቱ ወሰላም በመርዳት ከጎናቸው በመቆም የተጓዙ የሆኑ መልእክት ሱሐቦቻቸውንም በእነሱም ላይ የአላህ ሰላትና ሰላም ይስፈን አሉ። እዚህ ጋር እንግዲህ ወአለይሂ ሲል የነብዩ ቤተሰቦች ስንል ዘካ ላይ የማይሰጡ ቤተሰቦቻቸው አሉ የምናውቃቸው እሱም ብቻ አይደለም አሉ ዑለማዎች ወአሊሂ ማለት የእሳቸው ቤተሰብ ማለት አማኙ እሳቸው የተከተለ ሁሉ አል ይላል ባለ ውስጥ ይካተታል ነው ወሷሃቢ ሀዳ ለምን አመጣው እንግዲህ እንደዛ ከሆነ ሱሐቦች በግንባር ቀደም ይገቡ የለ አዎ ይገባሉ ተክሲሱን بعد التعميم ነው የሚሆነው ወአሊሂ ሲሉም ገብተው ነበር ለየት ባለ መልኩ ደግሞ አራንደ ወሷሃቢሂ ሱሐቦቻቸውም ብሎ እንደማንሳት ነው የሚሆነው طيب እሺ ወዓላ አትባዕህም በሱሐቦች ብቻ የሚያጥር አይደለም ሱሐቦችን በተከተሉትም ወዓላ አትባዕህም በተከታዮቻቸውም አትባዕ ሱሐባ ማለት ነው አለዚነ እነዚያ ወሪቱ ዒልመሁም እውቀቶቻቸውን የወረሱ በሆኑት ሶሃቦች የነብዩን አለይሂ ሰላቱ ወሰላም እውቀት ወርሰዋል ከሶሃቦች ደግሞ ታቢዖች ተከታዮች ማለት ነው እንደነ ሐሰን በስሪ እንደነ ሰዒድ ኢብኑ ሙሰይብ እንደነ እንደነ ዙህሪ ኋላ የመጡት ማለት ነው ከሶሃባ ቀጥሎ ነብዩን ያላገኙት ማለት ነው አስባ ማለት አለዚነ እነዚያ ወሬቱ ወሬቱ የወረሱ የሆኑ ዒልመሁም እውቀታቸውን የማንን እውቀት የነብያቶችን የሶሃቦችን ታቢዎች የሶሃቦችን ሶሃቦች የነብያቶችን ወልዑለማ ዑለማዎች ሊቃውንቶች ወረፈቱል አንቢያኢ የነብያቶች ወራሾች ናቸው ተብሏል በሐዲስ ነው ይሄ ግልጽ የሆነ ሐዲስ ነው አልዑለማው ወረሰቱል አንቢያ ሚል ሐዲስ አለ ሊቃውንቶች ምሁራኖች እስላማዊ ምሁራኖች የነብያቶች ወራሾች ናቸው ምን አውርሰዋል ነብያቶች ገንዘብ እንዳይመስለን ዒልም ነው እውቀት ነው ሸሪዓ ነው የወረሱት ያወረሱትም ይሄንን እውቀት ነው ነብያቶች አክሪም ቢሂም ዋሪሰን ወመውሩሳ አክሪም ቢሂም ምን የላቁ አደረጋቸው ምን አከበራቸው ምን አላቃቸው ዋሪሰን ከወራሽ በኩል ወመውሩሰን ከተወራሽም በኩል ወራሽንም ተወራሽንም ምንኛ የተላቁ አደረጋቸው ወራሽ ማን ነው ዑለማዎች ወይም ሶሃቦች ታቢዎች ተወራሽ እነማን ናቸው ሱሐቦች أكرم የሚለው አረበኛ ቃል ላይ አፍዓለ ተዓጁብ ይባላል ፊዕለ ተዓጁብ የሚባል የመገረም የመደነቅ አንድ ነገር ስታደንቀው በአረበኛ أكرم به أكرم بهم أكرم بخالد ካሊድ ምን የላቀ አደረገው ለማለት أكرم بخالد እንላለን አሁንም أكرم بهم وارثا ወራሽና ወመውረሰ ተወራሽን ምንኛ የተከበሩ የተላቁ አደረጋቸው በማለት መቅደማቸውን ኢብኑ ሐጀር አህመድ ኢብኑ አሊ ኢብኑ ሐጀር አልአስቀላኒ ይገልጻሉ ይህንን መግቢያ ካሉ በኋላ አማ ባዕድ አሉ አማ ባዕድ ከዚህ በኋላ የምላችሁ ቁም ነገር ቢኖር ወደ ሀተታ ሊገቡ ነው ማለት ነው አማ ባዕድ ከዚህ በኋላ ሶላትና ሰላም በነብያችን በሰሃቦችና በተከታዮቻቸው ላይ ካወረድኩ በኋላ የምላችሁ ቁም ነገር ቢኖር فهذا ይህ ኪታብ አሉ እንግዲህ ኪታቡን ከጻፉ በኋላ መቅደሙን ኋላ ነው የጻፉት ከተባለ ፈሃዛ ይሄ በእጅ ያለው ኪታብ ማለት ነው አይ ገና ኪታቡን ሳይጽፉት መቅደሙን ነው ቀድሞ የጻፉት ከተባለ ፈሃዛ የሚለው አሁን በውስጥ ልጽፈው ያሰብኩት የተዘጋጀሁበት ማለት ነው የሚሆነው ኢሻራ محسوس الى المعنوي او الى الظاهر ظاهر ወደሚታየው ወይም ደግሞ በውስጥ ወደሚታወቀው አንዳንድ ደራሲዎች ኪታቡን ጽፈው መቅደሙን ኋላ ነው የሚጽፉት አንዳንዶች እንደው ሲጀመር ጀምሮ መቅደሙን ጽፈው ኪታቡን የሚገቡት ስለዚህ ፈሃዳ የሚለው በሁለቱም ትርጉሙ ያስኬዳል ነው ፈሃዳ ይህ ሙኽተሰሩን አሉ በጣም የታጠረ መጽሐፍ ነው አሁን ወደፊት የምጽፈው የቡልጉል መራም ኪታቡን ሙኽተሰር ማለት ነው እጥር ያለ ነው በጣም ረጅም የተንዛዛ እንዳይመስላችሁ የሽተሚሉ የሚያካትት على اصول الادله الحديثيه ሐዲሳዊ ሐዲስያ ማለት ሐዲስ አዲስ ለማለት ሳይሆን ሐዲስ ነክ ለማለት ነው ሐዲስ ነክ ለሆኑ የመረጃ መሰረቶች ያካተተ ነው ያ ደግሞ ለአህካም ሸርዕያ ሸሪዓዊ ለሆኑ ብያኔዎች ሸሪዓዊ ለሆኑ ብያኔዎች ኡሱል አልአዲላ የሚባል ነገር አለው የመረጃ መሰረት የመረጃ መሰረታቸው ቁርአን ነው ሐዲስ ነው ከዛ በኋላ ደግሞ እስቲንባጦችና ፈሩዖች ቀስ እያሉ ይመጣሉ ማለት ነው መሰረታችን ግን ቁርአንና ሐዲስ ስለሆነ አሁን ላይ ማሰፍረው ሐዲሳዊ ነክ የሆኑ መረጃዎች በሆኑ የመረጃ ሰረት ላይ ያካተተ እጥር ያለ መጽሐፍ ነው አሉ ቀጠሉ ሐረርቱሁ ተሕሪረን ባሊጋ ሐረርቱሁ ማለት ከተብቱሁ ማለት ነው እፍየዋለሁ ማለት ነው አንድ ሰው ሐረረሁ ከተባለ በአረበኛው አንድ ጽሁፍ ሐረረሁ ማለት በደንብ አድርጎ አስላሐሁ አስተካክለው አበጀው ማለት ነው ለምሳሌ አሁን አልጀዚራ በተለያዩ ቀናቶች ላይ ካያችሁ አንድን ጸሐፊ ያቀርቡታል ጋዜጠኛ አድርገው ማለት ነው ስለሱ ማን ሲናገሩ የከሌ ጋዜጣ አዘጋጅ ነው ይባላል ሙሐርሩ አልጀሪድ ከዛ ይላሉ ጋዜጠኛ ሁሉም ይጽፋል ያመጣል አይደለ ያንን ጽሁፍ ቋንቋውን አረበኛ ኮል በአረበኛ አማርኛ ኮል በአማርኛ የስንኙን አገባብ የቃላቱን አገባብ ሁሉን ነገር አስተካክሎ የሚያስገባው ሰው ሙሐርር ይባላል አያችሁት ሙሐርር አንድን ባሪያ ከባርነት የሚያወጣም ሰው ነፃ የሚያወጣም ሰው ሙሐረር ይባላል። ባሪያው ሙሐረር ይባላል። ከባርነት ነገ ሲያመጣው ሐረረው ይባላል። ጽሁፍንም ድብልቅልቅ ያለና ያልተያያዘውን ጽሁፍ አስተካክሎ አሳምሮ ሲያቀርበው ሐረረው ይባላል። ስለዚህ አሁን ይህን ኪታብ ጽፌ ዝም ብዬ ከቀኝም ከግራም ከዛም ከዝም ሰብስቤ ማስቀመጥ ሳይሆን ደግሜ ደጋግሜ ተንቂህ አድርጌዋለሁ አጥርቼዋለሁ ታህሪረን ባሊረማት ድንበር የለሽ የሆነ በጣም ድካውን ያለፈ ማጽዳት አጽድቼዋለሁ ማስተካከል አስተካክየዋለሁ ማለት ነው ይሄን ያክል የደከምኩበት ለምን ተፈልጎ ነው ካላችሁኝ አሉ ليصير من يحفظه بين اقرانه نابغا ሊየሲረ ይሆን ዘንድ ይሄ ኪታብ ይሆን ዘንድ من يحفظه የሚሐፍዘው ሰው የሚሐፍዘው ሰው በይነ አቅራኒህ በጓደኞቹ መካከል በጓደኞቹ መካከል ይሆን ዘንድ ናቢገን ማለት ናቢግ ቢማዕና ባሪዘን ባሪዓን ጀዛኩም ላሁ ኸይራ ባሪዓን ባሪዘን ቢዕልሚ በእውቀቱ የጎላ ይፋ የወጣ ህዝብ ጋር የታወቀ ድንበር ወሰን ያለፈ በእውቀት ተወዳዳሪ የለሽ ማለት ነው ናቢገ ማለት ሊየሲር ሆን ዘንድ መን ይሕፈظሁ የሚሸ በይነ አቅራኒህ በጓደኞቹ መካከል ባቻዎቹ መካከል ናቢግን የነጠቀ በሉ በጣም ነጥቆ የሄደ ማለት ነው በእውቀት ወይስተዒነ ቢሂ በዚህም መጽሐፍ ይታገዝ ዘንድ ነው አጣሊቡ ተማሪ አልሙብተዲ ጀማሪ ማለት ነው እዚህ ጋር አረበኛ ማንዳንዴ ላስተምራችሁ ፈልጋለሁ አልሙብተዲ ነው ያለች ጀማሪ ማለት ነው ወይም አልሙብተዲ በሐምዝ ጀማሪ ማለት ነው ሙብተዲዕ ከሆነ በአይን ከሆነ ቢድዓ ሰሪ ማለት ነው የሚሆነው ስለዚህ ስታነቡት አልሙብተዲ ነው የምትሉት ጀማሪ ተማሪ በዚህ ኪታብ ታግዞ ለቁም ነገር ይበቃ ዘንድ ወላ يستغني ليصير ويستعين ወላ የስተግኒየ እዛ ጋር የሚያዘው ወላ የስተግኒየ ላይብቃቃ አንሁ ከዚህ ከኪታብ ከብሉጉል መራ ማለት ነው አራጊቡል ሙንተሂ ወደ ጫፍ የደረሰው እውቀቶችን ሰባስቤ ሸምድጃ ውቅ ያለው ያለው ወደ መጨረሻ የደረሰውም የማይብቃቃበት ሆነ የማይብቃቃበት ኪታብ ይሆን ዘንዳ አያችሁ ለጀማሪም ቀለል ያለ ኪታብ ነው ነጥቄ ሄጃለሁ ላለውም ሰው ከብሉጉል መራም ሊብቃቃ አይችልም በጣም አሊም ሰው ስላዘጋጀው ማለት ነው ወቀድ በየንቱ አሉ ይሄን ካሉ በኋላ የኪታቡን ቁም ነገር ማንነት አስፈላጊነት አንገብጋቢነት ከገለጹ በኋላ ኪታቡ ላይ የሚጠቀሟቸው ደግሞ አንዳንድ ህጎች አሉ አንድ ሐዲስ ዘግበው መጨረሻ ላይ የሚያወሩት ነገር አለ የሚናገሩት ነገር አለ አሁን ዝመቅደሙ ላይ መግቢያው ላይ ያን ያላወቀ ሰው ኋላ አخرجه الخمسه አخرجه السبعه አخرجه الاربعه ሲባል ምን ማለት ነው ኡስታዝ ነው የሚሉት በደንብ ያዙ ዝመግቢያው ላይ ወቀድ በየንቱ በእርግጥ አብራርቻለሁ ገልጫለሁ አቂ كل حديث በየሐዲሱ መጨረሻ መጨረሻ ላይ መን ሰውየን አኽረጀሁ ያን ሐዲስ ያወጣውን አኽረጀሁ ተውላጠ ስም ወይም ዶሚር እንለዋለን ይሄ የሚመለሰው ወደ ነው ወደ ሐዲሱ ነው ማን አኽረጀ الحديث እንደማለት ነው ሐዲሱን ያወጣውን ሚነል الائمه ከሐዲስ ምሁራኖች ለምሳሌ ቡኻሪ ሙስሊም ትርሚዚ ነሳኢ ኢብኑ ማጃህ አቡ ዳውድ የምንላቸው ኢማሙ አህመድ ብዙ ናቸው እብኑ ሒባን አልሐኪም እነ ብዙ አሉ። እነሱ ከሐዲስ ምሁራኖች ታዋቂ መሪዎች ማን እንደዘገበው ሐዲሱን ገልጫለሁኝ። እንደው ሐዲሱን አምጥቼ ዝም አይደለም ያልኩት። ይህን የሚያደረኩበት ምክንያቱ ይላሉ ሊኢራደቲ ኑስሕ ኡማ ለኡማው ለህዝቡ ታማኝነትን በማሰብ ነው። አንድ ሰው ታማኝ ከሆነ ለሚዘግባቸው ዘገባዎች ከየት እንዲያገኛቸው ቁጭ ነው የሚያደርገው። ታማኝነት የሌለው ሰው ግን ያመጣው ዘገባ የራሱ አስመስሎ ሰዎችን ያቀርባል ዝም ብሎ ወይም ከየት እንዲያመጣው አይናገርም። እሱ እምነተ ቢስ ነው። የሰው አባባል ከነቀለ አንድ ሰው እብኑ ሀጀር እንዲህ አለ ክታባቸው ኢማም ሙስሊም እንዲህ አለ ክታባቸው ላይ ዘግበውታል ብሎ መናገር አለበት። ስለዚህ ይህም ሰውዬ ያመጣሁትን ሐዲስ ጦበራኒ ከሆነ ጦበራኒ ነው እ ትርሚዚ ከሆነ ትርሚዚ ነው አቡ ዳውድ ከሆነ አቡ ዳውድ ነው እናገራለሁኝ ለኡማው ምክርን በማሰብ አንድ ወይም ደግሞ ለኡማው ታማኝነትን በማሰብ በሐዲሱ መጨረሻ ላይ ከሐዲስ ባለሙያዎች ማን ማን እንደዘገቡት ቁጭ አደርጋለሁ አስቀምጣለሁ እና እዛ ላይ በምናገርበት ሰዓት ቋንቋዬ እንዳይከብዳችሁ እዚሁ ላብራራላችሁ ይላሉ طيب ፈልሙራዱ የተፈለገው ቢሰብዓቲ ሰባት ሰዎች ዘግበውታል ይላሉ ሐዲሱን ካወሩ በኋላ ረዋሁ ሰብዓ ይሏቸዋል ሰባት ሰዎች ዘግበውታል ማለት ነው ማን ማን ናቸው ሰባቱ ቅደም ተከተላቸውን በደንብ ያዙልኝ በቅደም ተከተል እንትማቸውን ብቻ አይደለም ዘባርቃችሁ ብታፈዙልኝ ዋጋ የለው ለምን ወደፊት የሚመጣ ህግ አለ ህግ ደግሞ ፈልሙራዱ ቢሰባዓቲ ሰባቶች ዘግበው ብዬ በምናገርበት ሰዓት አህመዱ ኢማሙ አህመድ ማለት ነው ወልቡኻሪዩ ኢማሙ ቡኻሪ ወሙስሊሙ ኢማሙ ሙስሊም ወአቡ ዳውድ አቡ ዳውድ ወብኑ ማጀ ብኑ ማጀ ዘግበውታል ወትርሚዚዩ ትርሚዚና ወነሳኢዩ ነሳኢ ዘግበውታል ማለት ነው ሰባቶች ዘግቦታል ካልኩኝ ይሄው ሰባቱን ዘረዘሩላችሁ ዘረዘሩልን አህመድ ቡኻሪ ሙስሊም አቡ ዳውድ ኢብኑ ማጃ ትርሚዚ ኢብኑ ማጃ ሰባት ናቸው አሁን ቡልጉል መራም ወደፊት ስንቀራ ሐዲሱን ቀርተን ረዋሁ ሰብዓ ይለናል እዛ ስማቸውን አይገልጽም እዚህ ብቻ ነው ሰባቶች ዘግበውታል ሲባል ሩጠ የምንመጣው እዚህ ነው ኢማሙ አህመድም አሉበት ኩቱበ ሲታ እንዳለ ሆኖ ሲደመር ኢማሙ አህመድ ናቸው እንላለን طيب ወሲተቲ ያሉ ረዋሁ ሲታ ስድስቶች ዘግበውታል ስል ደግሞ አሁን ከላይ ዝርዝር ቅደም ተከተል ያዙ ብያቸዋለሁ መን አዳ አህመደ ከኢማሙ አህመድ ውጭ ያሉት ማለት ነው ረዋሁ ሲታ ከተባለ ሲቀነስ ኢማሙ አህመድ በሉት ከላይ ከዘረዘር ናቸው ግልጽ ነው አይደል ካልገባችሁ መጠየቅ መብታችሁ ነው ወቢልኸምሰቲ ረዋሁል ኸምሳ አምስቶች ዘግበውታል ካልኩ ደግሞ ሐዲሱን ዘግቤ ረዋሁል ኸምሳ ካልኩኝ ማለት ነው ወቢልኸምሰ ማለት ፈልሙራዱ ቢልኸምሰቲ ማለት አምስት በማለት ተፈለገው ማን ማን ናቸው አሁንም ሲቀነስ መን عاد البخاري ወሙስሊመን ከሰባቱ ቡኻሪና ሙስሊም ሲቀሩ ማለት ነው ረዋሁል 50 ከተባለ ቡኻሪና ሙስሊም የሉበትም። ሌሎች እንዳሉ ናቸው። ከኩቱበ ሲታ አራቱና ኢማሙ አህመድ ሲደመሩ አምስት ሆኑ ማለት ነው። ማን ማን ወጡ? ቡኻሪና ሙስሊም ብቻ ወጡ ማለት ነው። ረዋሁል 50 ከተባለ ረዋሁል 50 የሚለው ደግሞ ሌላ ግጽ አለው እ ሁለትና ሁለት ሲደመር ስንት ነው ብላችሁ ትቶኛላችሁ። ሁለት ሲደመር ሁለት አራት 3 ሲደመር አንድ ብላችሁስ ያው አራት ነው አይደለ? አነጋገር ግን ይለያል። አሁን ሩዋዱ 50 ካልኩኝ ከቡኻሪና ሙስሊም ውጪ ያሉት ማለት ነው አሉ። ወቀድ አቁሉ አንዳንድ ጊዜ የምልበት አጋጣሚ ያለኝ አሉ። ወቀድ ማለት አንዳንድ ጊዜ ቀሊል ቀሊለን ማለት ነው። አልፎ አልፎ ወቀድ አቁሉ በእርግጥ እችላለሁ። ረዋሁ አርባዓቱ ወአህመድ አልአርባዓቱ ወአህመዱ ማለት አራቶችና ኢማሙ አህመድ ዘግበውታል አራቱ ሲደመር ኢማሙ አህመድ አምስት ረዋሁል ኸምሳ አምስቶች ዘግበውታል አምስቶች ያው ግልጽ ነው ማለት ነው አነጋገሩ የተለየው እንጂ አንድ ነው طيب ዝቅ ብሎ ደግሞ ወቢል አርባዓቲ ረዋሁል አርባዓ አራቶች ዘግበውታል ካልኩ ደግሞ መን አደ ثلاثه الاولى የመጀመሪያዎቹ ሶስቶቹ ሲቀነሱ ማለት ነው ማን ማናቸው የመጀመሪያዎቹ ሶስቶቹ ከቀድሙ ቅደም ተከተሉልኝ የመጀመሪያዎቹን አውጡልኝ አራቶች ዘግቦታል ካልኩኝ የመጀመሪያዎቹ ሶስቱን ቀንሱ እያሉ ነው አህመድ طيب ቡኻሪ ሙስሊም ማለት ነው እነሱ የሉበት ማለት ነው ረዋህ አርባዓ ከተባለ خلاص ኢማሙ አህመድም የሉበት ቡኻሪም የሉበት ሙስሊምም አልዘገቡትም ማለት ነው طيب وبالثلاثه رواه الثلاثه ሶስቶች ዘግበውታል ካልኩስ ሶስቶች ዘግበውታል ስል ደግሞ መን አዳሁም የመጀመሪያዎቹ ሶስቱ ሲቀነሱና ወዓደ الأخير የመጨረሻው ሲቀነስ ማለት ነው እሱ ሲቀር ማለት ነው የመጨረሻው ማን ነው ከመጀመሪያ ሶስት ቀንሰናል ከመጨረሻ ደግሞ አንዱ ስንቀንስ ኢብኑ ማጀህ ኢብኑ ማጀህ መጨረሻ ነው በነገራችን ላይ ፖችም ደረጃ ደረጃ አላቸው እንደ ጸሐፊያቸው እንደ ዘገባቸው ጥንካሬ ተሰጥቷቸው ነው ቡኻሪ መጀመሪያ ነው ሙስሊም ቀጥሎ ነው እንደዛው ነው እንዲያቀጨው طيب ስለዚህ የመጀመሪያው ሶስቱ ኢማሙ አህመድ ቡኻሪ ሙስሊም የመጨረሻው አንዱ ኢብኑ ማጅ ሲቀነስ ረዋሁ ሰላሳ ይባላል ማለት ነው እንደገና ሐዲሱን ዘግበው ሙተፈቁን ዐለይህ ይላሉ ደግሞ ወቢልሙተፈቂ አለይህ አሉ እዚህ ጋር ሙተፈቁን አለይህ በማለት ደግሞ የምፈልገው መጥቀስ ያሰብኩት አልቡኻሪ ወሙስሊሙን ነው እንደ ዑለማዎች የተስማሙበት ማለት ሳይሆን ቡኻሪና ሙስሊም ተስማምተው ሁለቱም የዘገቡት ማለት ነው ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ አለ መስማማ ስላችሁ የዘገቡባቸው መሻይኾችም አንድ ናቸው ሰንጠረዡ መስመሩ አንድ ነው የተዘገበው ሐዲስም አንድ ሲሆን ሙተፈቅ አለይህ የሚባለው እንጂ እከሌ ከሌ ከሌ ከሌ አወራኝ ከሌ አወራኝ ብለው በላ በኩል ያኛው ደግሞ እከሌ ከሌ ብለው ሌላ ከሆነ የሚጠቅስ ሙተፈቅ አለህ አይባልም። ሙተፈቅ አለህ ማለት ሰነዱ ሰንሰለቱም የተዘገበው ሐዲስም አንድ ሲሆን ነው። ስለዚህ ሙተፈቁን አለህ ካልኩኝ ቡኻሪና ሙስሊም ዘግበውታል ማለት ነው ነው ወቀድ አሉ አሁን ወቀድ በእርግጥ ወይም ደግሞ አንዳንድ ጊዜም ይመጣ ብያቸዋል ላ አዝኩሩ ማአሁማ ከቡኻሪና ሙስሊም ጋር ላልጠቅስ እችላለሁ አሉ ወይረሁማ ከነሱ ውጭ ያለውን متفقون عليه ካልኩኝ ትርሚዚም ዘግቦ ሊሆን ይችላል ኢብኑ ማጀም ዘግቦ ሊሆን ይችላል ግን አልጠቅሳቸውም ለምን ቡኻሪና ሙስሊም ከዘገቡት ምን ያስፈልጋል ከላይ ወደታች አይከድም ከታች ወደ ላይ እንጂ ከላይ ወደታች አይከድም ቡኻሪና ሙስሊም ከዘገቡት ሶሂህ ተረጋግጧል ከሌ ደገፈው ከሌ ደገፈው አያስፈልግም ዲጋፍ ስለሆነ የሚፈልገው ቡኻሪና ሙስሊም በዓለም ሁሉም ስለተስማሙበት ማለት ነው ስለዚህ አንዳንድ ጊዜ ሙተፈቁን ዐለይህ ያልኩት ሐዲስ ሌሎችም ሊዘግቡት ይችላሉ እኔ ግን ዘጋቢዎችን ላልጠቅስ እችላለሁ አንዳንድ ጊዜ ስግ ጠቅሳለሁ ብለዋል طيب وما عدا ذلك ከዚህ ውጭ ያለው ህግ እዚህ ኪታብ ላይ የማስቀምጠው ህግ وما عدا ذلك አሁን ካብራራሁላችሁና ከጠቀስኩላችሁ ውጭ ያለው ላይ فهو እርሱ ሙበየኑን የተብራራ ነው ዘው ኪታቡ ላይ እዚህ ሀተታ ማብዛት አያስፈልግም አሉ እሺ ይሄን ካሉም በኋላ ምን አሉ ወሰመይቱሁ ሰው ልጅ ወልዶ መቼም ልጅ የሚያወጣው ማን ስም ነው የሚያወጣው በሳምንቱ ሲሆን አንዳንዶቹ ሳይወልዱም ያወጡበታል ስም እሳቸውም ለዚህ ለኪታባቸው ስም አውጥተዋል ስለዚህ ወሰማይቱሁ ሰይሜዋለሁ አሉ ስያሜ አውጥቼለታለሁ ምን ብዬ ቡሉገል መራሚ እዚህ ጋር ቡሉገ ነው የምንለው ገይኗን በፈታ ነው የምናነባት ኪታቡ ስንጠራ ግን ቡሉጉል መራም ነው የምንለው ብለን ይሄ ራሱን ቻለ ግራመር ትምህርት አለ አልቀላቀልባችሁም ወሰመይቱሁ ሰምቸዋለሁ ቡሉግ አልመራሚ የምኞት መድረሻ ብዬ ቡሉግ ማለት መድረስ ነው አንድ ሰው አቅማል ሲደርስ በለገ ይባላል አንድ ሴት አቅማ ስትደርስ በአረበኛው ደረሰች ደረሰ ለማለት ስለዚህ ቡሉግ ማለት መድረስ ማለት ነው አልመራም ምኞት ማለት ነው ምኞት መድረሻ አዋቂ ለመሆን ከፈለግ ምኞት ነው ይሄ ምኞታችን ለመድረስ በዚህ ክታብ የምንሸጋገረው ማለት ነው ሚን አዲለቲል አህካም ምኞት ብዙ ነው አይደል በሀብትም በዕልምም በኢማንም በተለያየ ስላለ ሚን በአረበኛ ብዙ ሚን ከመጣ ማብራሪያ ነች ያ ቡሉግል መራም ያልኳችሁ ሚን አዲለቲል አህካም ከብያኔዎች መረጃ የሆነ የብያኔ የብያኔዎች መረጃ ለማግኘት የምኞት መድረሻ ብየዋለሁ ቀጥሎሳ ያው መተንቅሩላችሁ ነበር ያው ዛሬ እዚህ ብዬ ያነበብኩት ነው ወላሃ እዚህ ጋር ወላሁ እንዳትሉት ወላሃ አላህን ብቻ አስአሉ እለምናለሁ ጠይቃለሁ አላ የጅዓለ እንዳያደርግብን ማ አሊምና ነውን ማ አፍራሽ አይደለችም እዚህ ጋር አለዚ እንደማለት ያንን አሊምና ያወቅነውን እውቀት አለይና በእኛ ላይ ወባለን ሐላከን ጥፋት እንዳያደርግብን እለምነዋለሁ ወአን የርዙቀና እንዲመግበን እንዲሰጠንም እለምናለሁ አልዓመለ መተግበርን ቢማ ዩርዲ ቢማ ዩርዲ ማለት ነው ሱብሃነሁ ወተዓላ አላህን በሚያስወድደው እሱን በሚያስደስተው ነገር መስራትን እንዲወፍቀን እንዲሰጠን እንዲለግሰን እንዲያጎናጽፈን ልመናዬ ነው። እውቀትን ብቻ ተናግሮ አውቆ ዝም ዋጋ የለውም። የእውቀት ፍሬው ተግባር ነው። ስለዚህ ይህን እውቀታችንን ደግሞ ወደ ተግባር እንዲለውጥልን ተግባር ሆኖ የሚያስቀይማለ፣ የሚያስከፋለ፣ የሚያባሽቃለ፣ የሚያጋድላለ እሱን አይደል የሚፈለገው ቢማ ዩርዲህ ይሄን በመስራታችሁ ወድጀላችኋለሁ የሚለውን ስራ ለመስራት እንዲያስችለን አላህን ብቻ ለምናለሁ ወላሂ አስአሉ የሚለው ቋንቋና ወአስአሉ الله ያስከር ነበረ ወአስአሉ الله ብለው ቢሄዱ ያስከዳቸዋል አላ ይጃለ ብለው ግን ወላሂ የሚለው መቀደሙ በግራመሩ ትምህርት በአላህ ብቻ አላህን ብቻ ብቻ የሚለውን ቃል ይሰጣል ይላል ወቢህ ነስተዒን እንዲያለው እያከ ነዕቡዱ እንደሚለው ወእያከ ነስተዒን እንደሚለው ቃል መታገዝ በአላህ ብቻ መገዛት አላህን ብቻ እንደሚለው ወላህ አስአሉ የሚለውም ሌላን ላ አስአሉ ገይረሁ ማለት ነው ሌላን አለምንም አልጠይቅም እሱን ብቻ ነው የምለምነው ማለት ነው ይህን ቃል ስለሚሰጥ ወላህን ያስቀድማሉ ዑለማዎች እንግዲህ የዛሬው ደርሳችን መግቢያችን ይህን ይመስላል ሰዓቱን መረዘም ያልኩት ይመስለኛል ብዙም የቆየሁባችሁ ይመስለኛል ያው መግቢያ ስለሆነ መቼ መግቢያ ነገር ላይ ደራሲዎችን ብዙ ይናገራሉ ብዙ ይላሉ ከዚህ አንጻር ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته